السلام عليكم ورحمة الله وبركاته بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم وبارك على خير خلقه محمد وآله وصحبه وسلم أجمعين أحبتي إخواني وأخواتي ወንድሞቼና እህቶቼ አባኢ ወኡመሃቲ አባቶቼና እናቶቼ ልጆቼ በጠቅላላ ባይ ያላችሁበት ሆናችሁ ይህን ትምህርት የምትከታተሉ ዛሬም ከእናንተ ጋራ ለሴቶች ወርቃማ ምክሮች የሚለው ፕሮግራማችንን በማስቀጠል ዛሬም የተወሰኑ ነገሮችን አንስተን እንመካከራለን። በኢስላም ላይ ምስዋዕት ከከፈሉት መካከል ሴቶችም ዋነኞች ናቸው። እንዲያው ሴቶቹ ነፃ የሆኑ አሁን አብዛኛው ሙስሊሙ አልሐምዱሊላህ በያለበት የዲኑ ጉዳይ እያሳሰበው በመማር በማስተማር ላይ ቁርአን በመቅራት በማቅራት ላይ በሶላት አልጀማዓ በሌሎችም በሌሎችም ላይ በጣም ትኩረት ይታያል። እንግዲህ ከየመስጂዱ አልፈን በየቴክኖሎጂው ውስጥ በጣም ትኩረት ሲሰጥ የምናየው ወንዱ ነው። ሴቱ ግን ፋሽን ለፋሽን ሲሄድ ነው የምናየው። ለምንድን ነው በአንድ ቤት ውስጥ አምስት ወንድ ልጆች አምስት ሴት ልጆች ቢኖሩ አምስቱም ወንድ ልጆች ቁርአን ለመቅራት በየመስጂዱ ሲንከራተቱ ታያለ። ሴቶች ግን የለም። ትምህርት ቤት ግን እኩል ነው የሚሄዱት ሳይሆን የሚባለው በይበልጥ ሴቶቹ ትኩረት ሰጥተው አካዳሚክ ትምህርት ላይ በጣም ሲጨናነቁ ይታያል። እኔ አካዳሚክ ትምህርት አትማሩ ማለት አይደለም። ይማሩ፣ ሴቶቹ አይማሩ፣ እንዴት ነው የማይማሩ? ይማራሉ። ግን ዲናቸውንም እንዲሁ ዲናቸውንም ሊማሩ ይገባቸዋል። ዲናቸው የክረምት ትምህርትና የቅዳሜና የእሁድ ትምህርት ሊሆን አይገባም። ሰባተኛ ክፍል ወይ ስምንተኛ ክፍል ወይ አስረኛ ክፍል ወይ ዘጠነኛ ክፍል ላይ አቋርጠው ለዲናቸው ትምህርት መስጠት መቻል አለባቸው። ጊዜ ሊሰጡት ይገባል። ከመጀመሪያ ተምረው ካልመጡ መሀል ላይም ቢሆን ተቋርጠው ዲናቸው መማር አለባቸው። እንዴ በዚህ መካከል ሞት አለ እኮ ትምህርት አስራ ሁለተኛ ክፍል ይባላል። ከዚያ ዲግሪ አለ፣ ከዚያ ደግሞ master አለ፣ ከዚያ ዶክተሬት አለ፣ ከዚያ ሁለተኛው ዲግሪ አለ፣ ሶስተኛው ዲግሪ አለ፣ ኮርሶች አሉ፣ ከዚያ ስራ አለ። እንዲሁ ስለ ዱንያ ብቻ እየተወራ ያልፍ እኮ ነው። ስለዚህ በሙስሊሙ ማህበረሰብ ዘንድ የዲን ትምህርት በጣም ተሳንፏል ነው የምለው እኔ። ይሄንን ደግሞ በይበልጥ እያበረታቱት ያሉት ሴቶች ናቸው። ሴቶች እህቶቻችን የእስላማዊ ትምህርት ላይ በጣም ሰንፋችኋል። እኔ በግልጽ ነው የምናገረው። ለምንድን ነው እስካሁን ድረስ ከሴቶቹ ላይ ሴቶች መካከል ሸሆች አላየንም? ቁጭ ብላ የሆነ መስጂድ ላይ የምታቀራ ሴት አይታችኋል? የሰፈሯን ሴቶች ሰብሰብ አድርጋ የምታቀራ ሴት ቡኻሪ የምታቀራ፣ ተፍሲር የምታቀራ፣ ፍቂህ የምታቀራ፣ ሲራ የምታቀራ አንዳንዶቹ ትንሽ ሙሐደራ ስለ ሂጃብ ሰብሰብ አድርገው እህቶቿን የምትመክር አንዳንድ ሴቶች ይኖራሉ። አሁን አሁን ትንሽ ቁርአን ማቅራት ጀምራችኋል። ግን ስንት ናቸው? እርግጥ ወንዱም እየመነመነ ነው። የወሎና የሐረር እስላማዊ ትምህርት ቤቶችና ሐለቃዎች ከተዳከሙ በኋላ ኢትዮጵያ ላይ የመስጂድ ኢማሞች እስከሚጠፉ ድረስ መስጂድ ላይ በትክክል ኹጥባ የሚያነብ ሰው እስከሚጠፋ ድረስ ሙብተዳውን መርፉዑን መንሱብ መጅሩሩን መርፉዕ እያረገ የሚያነብ ኸጢብ በየመስጂዱ ቢዱን ሐያ ያለምንም ምፍረት እስከሚስፋፋ ድረስ ዑለማዎች እንደደከሙ እንዳነሱ አውቃለሁኝ። በይበልጥ ደግሞ በሴቱ ክፍል በጣም እንዲህ ነው ያለው፣ በጣም ከብዷል። ለምንድን ነው ይሄ አይሆነው? አልተዳከምንም? ይሄ ዋናው የመጣው ከሴቶቹ መዳከም ነው ብዬ አምናለሁኝ። ሴቶቹ ያመኑበትማ የአካዳሚክ ትምህርት ያ ሰላም ወንዱም ሴቱም በጣም ተጠናክሮ እየተማረ ነው ያለው። በየቤቱ ትምህርት የማይማር ልጅ ቢገኝ ዘመድ አዝማዱ እሪ ይላል። በየቤቱ ግን ተውሂድ ያልተማረ ሰው ቢኖር ደንታ የለውም። እውነት ይሄ ይሄ ይሄ ይሄ ተግባር ከአላህ ጋር ሰላም ያኖረናል ብለን እናስባለን? በየቤቱ ተውሂድ አለ የለም ብሎ አንዳንዱ ታዲያ ሙስሊም ቤት ደግሞ ተውሂድ የለም እንዴ ይላል። እንዴት ሽርክ የሚሰራበት ቤት አለ። ጀበና ለጀበና ጀበና ስትይዝ ጸጉሯን ሸፍና አለበለዚያ መላእካው ይረግመኛል ምናምን ቆሌው ይጣላኛል ብላ የምታምን ሴት በየቤቱ አለች። እነዚህ ናቸው የእነዚህ ልጆች ናቸው እኮ አሁን የሚቀጥለው ደግሞ ትውልድ እስላሙን ይወክላሉ የምንላቸው። ስለዚህ ይሄ ድክመት የመጣው በሴቶቹ ላይ ነው። በሴቶቹ ጉዳይ ላይ በደንብ ካልተሰራ ሴቶቹ ራሳቸው ደካማ ጎናቸውን ካላወቁና ካልተማሩ ካላስተማሩ የሚቀጥለው ትውልድ አደጋ ነው የሚሆነው። አባትማ ሸክም ቢሆን ከልጆቹ ጋር የሚገናኝበት ሰዓት በጣም ውስን ነው። እናት ግን ከጠነከረች ይሄ ላ ይሄ ሐራም ነው፣ ላ ይሄ ዋጅብ ነው፣ ላ ይሄ ሱና ነው፣ እንዲህ እያለች የምታስተምር እናት ካለች ልጆች ምንም መድረሳ መሄድ ሳያስፈልጋቸው መስጂድ ውስጥ መሄድ ሳያስፈልጋቸው እዚያው ቤታቸው ውስጥ ሐላልና ሐራም ይለያሉ። <clears throat> እናቲቱ ሐላልና ሐራም ያለየችበት ማህበረሰብ ግን እናቲቱ ስለ ፋሽን የምታወራ ከሆነ እናቲቱ ዛሬም ስለ ቤት ነው፣ ነገም ስለ ዱንያ ነው፣ ከዚያም ስለ መኪና ነው፣ ከዚያም ስለ ምናምን ነው። ልጆቹ ምን ምን ይማራሉ ታዲያ? አባትየው የፈለገው ነገር ቢያደርግ። ለዚህ ነው አንዳንድ ጊዜ የእሱን ማንነት ለማወቅ ጓደኛውን እወቅ المرء على دين خليله فلينظر أحدكم من يخالل ማንኛውንም የሆነ ሰው ላይ ሑክም ከመስጠትህ በፊት ጓደኞቹን እወቃቸው። ጓደኞቹ ለሱ ትልቅ መረጃዎችህ ናቸው። ከጠጪዎች ጋራ፣ ከቃሚዎቹ ጋራ፣ ከአጫሾቹ ጋራ፣ እስላምን ከሚተቹት ጋራ፣ ከጋጠ ወጦቹ ጋር ካለ አንተ እንዴት ነው ያ ሰውዬ እንዲሁ መላእካ ሆኖ ብታየው እንኳን እንዴት ነው የምታምነው? ባይኖር እንደዚህ ያለ ነገር ባይኖረው ከእሱ ጋር ለምን ዋለ? ከእነሱ ጋር ለምን ሆነ? ሴት ልጅም ጓደኞቿን ልትመርጥ ይገባታል። ጓደኞቿ እነማን ናቸው? ጓደኞቿ ወዴት ነው እየመሯቸው ያሉት የሚለውን ነገር በደንብ ልታውቅና ልታ ልታስብበት ይገባል ነው ምለው እኔ እስላማዊ ትምህርትን የሙስሊም ሴቶች በደንብ ነበር የሚማሩት ረሱል አለይሂ ሰላቱ ወሰላም የደረሱ ልጃገረዶች በጣም አስቸኳይ በጣም አንገብጋቢ ጉዳይ ካልሆነ በስተቀር ከቤት መውጣት የለባቸውም የተባሉ ልጃገረዶች እንኳን ከአድሐና ዒድ ሶላት ላይ እንዳይቀሩ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ይውጡ አሉ፣ እንታዘዝ ነበር አሉ። ፊጥር ላይ ዒደል አድሓ ላይ ውጡ፣ ስሙ፣ ሶላት የሙስሊሙን ማህበረሰብ እንትን ተከታተሉ ይሉን ነበረ። أم المؤمنين حفصة رضي الله تعالى عنها حفصة بنت عمر كانت تتعلم الكتابة والجاهلية على يد امرأة كاتبة بجاهلية جزي مالت نبي صلى الله عليه وسلم تعقبات جنا ودا إسلام كمتراتاتشو بفيت ሕፃን ሆነው የሆነች ሴትዮ ጽሁፍና ማንበብና መጻፍ የምታስተምራት ነበረች። ሸፋዕ ቢንት አብድላህ የምትባለው ሴትዮ كان عمر يقدمها في الرأي ويرعاها ويفضلها وربما ولاها شيئا من أمر السوق ይቺ ሸፋዕ ቢንት አብድላህ ሐፍሳን በልጅነቷ መጽሐፍ ማንበብ እንድታስተምርላቸው የተስማሙባት ወይም እንትን ያስቸገሯት ሴትዮ በዑመር ብን ኸጣብ ኺላፋ ድረስ ቆይታለች። ይቺ ሴትዮ ዑመር ብን ኸጣብ በብዙ ሐሳቦች ላይ ያማክሯት ነበረ። እንደውም አንዳንድ ጊዜ ስልጣንም ሰጥተዋት ነበረ፣ ሹመዋትም ነበረ ይላሉ። ሩባማ ወላህ ሸይአን ሚን አምሪ ሱቅ ገበያ አካባቢ ያለን ስርዓት በማስከበር አምር ቢልማዕሩፍ ነህይ አኒል ሙንከር ላይ እንድትሳተፍም አርገዋት ነበረ የሚል አለ። ኢሷባ መናቂብ ሶሓባ እሱን ታውታላችሁ። فلما تزوجها صلى الله عليه وسلم حفصان النبي صلى الله عليه وسلم بعد بات قذي طلب إلى الشفاء أن تعلمها تحسين الخط وتزيينه كما علمتها أصل الكتابة وتربية الأولاد في الإسلام لا لا تربية الأولاد في الإسلام من بالو متأف لما لفنو النبي صلى الله عليه وسلم اتشتت يوت أرتو አሁን ደግሞ ጽሁፏን በደንብ ማሳመር እንድትችል እና የመጀመሪያው ጽሁፍ የሚባል ነገር ማንበብ እንዲያስለመድሻት ሁሉ አሁንም ጨምሪላት ብለው ነቢዩ ሰለላሁ ዐለይሂ ወሰለም አዘውላት ያውቃሉ። ስለዚህ ሴቶች ልጆች በኢስላም እንደው የተጣሉ እንጂ ምንም ነገር ያልተጨነቁላቸው አስመስሎ ማቅረብ ይሄ ዝም ብሎ አሉባልታ ነው። نعم النساء نساء الأنصار لم يمنعهن الحياء وأن يتفقهن في الدين عائشة ملوت يا أنصار ሴቶች በጣም ምን ያምሩ ሐያ የሚባለው አይናፋርነቱ ዲናቸውን እንዲያውቅ አልከለከላቸውም። ዲናቸውን እንዲያውቁ አንድ ጊዜ የሚያሳፍርም ነገር ቢሆን ጠይቀው መረዳት እየቻሉ አንገታቸውን የደፉ ምናምን የሆኑና ከዚያ በኋላ ሶላታቸውን ያልሆነ ነገር እያደረጉ እየሰገዱ ስንት ሴቶች ሶላታቸው ሲበላሽ ኑሮ አገኘ ናቸው። <laughs> ለምሳሌ በሀይድ ጊዜ እንጂ ላላ በጀናባ ጊዜ እንጂ በሀይድ ጊዜ ጸጉርን ከአንገት በላይ መታጠብ አይወጅብም ብላ የምትኖር ሴት ሶላት ግን የማታሳልፍ በዚህ አይነት አስተሳሰብ የኖ ብዙ አመት የቆየ ሴት አገኘነ። ጥያቄ አቀረበችልኝ። ምን አለችኝ? እኔ በሐዲስ ሰምቻለሁ አለችኝ። ምን የሚል ስላት በጀመንትን በጀናባ ጊዜ እንጂ በሐይድ ጊዜ ጸጉር መታጠብ ግዴታ አይደለም ስለተባልኩኝ በሐይድ ጊዜ ልታጠብ ማለት ምን ማለት ነው? እኔ የመሰለኝ እንግዲህ ሰምቻለሁ የምትለው በጀናባ ጊዜ ስትታጠቡ ጸጉራችሁን አትፍቱ ተባሉ መሰለኝ። ይሄ ሹሩባውን እሱ ጠበቅ አርጌ እንስ ጠበቅ አርገን እንሰራለንና ጀናባ እንግዲህ በቀን ሁለት ጊዜ ጀናባ ልትሆን ትችላለች አንድ ሴት። ስለዚህ ሁለት ጊዜ ሙሉ ሹሩባ ብትሰራ ትፍታው ማለት ነው ወይ? ስለዚህ በየቀኑ አትፍቱ ችግር የለባችሁም ስለተባሉ ያንን ይመስለኛል። ግን ሐዲስ ሰምቻለሁ አለች። ይህ ምን ሐዲስ ነው? እንግዲህ ሐዲስ የሚሉት ይሄ እኛን አባባል ሙሐደራዎቻችንን ምናምን እንደ ሐዲስ ነው የሚሉት እና እነሱ እንደዚህ አሉ። ብዙ ሙስሊም ሴቶች ግን ዲናቸውን በደንብ ተምረው ለራሳቸው ብቻ ሳይሆን ለሌላው ማህበረሰብም አስተምረዋል። ለምሳሌ አኢሻ ረዲየላሁ ተዓላ አንሃ ከረሱል ጋር አለይሂ ሰላቱ ወሰላም ያሳለፉትን ህይወት በጣም የተጠቀሙ ሴት ማለት እሳቸው ናቸው። ብዙ የሙስሊም ሴቶች የሚያስተምራቸው ባል ለማግባት ይፈልጋሉ። እንዲሁ ከምኞታቸው አንዱ ብዙ ሴቶች የሚያገባቸው ወንድ አዋቂ ሆኖ እነሱን የሚያስተምራቸው ቢሆን ደስ ይላቸዋል። ያው የምታዳምጡት ሴቶች ሁሉ ምኞታችሁ በጣም አንዳንዶቹ በፍጹም ይላሉ። አንዳንዶቹ አይ እኔ አስተማሪ ሰው አልፈልግም፣ አስተማሪ የዲን አስተማሪም ቢሆን አንፈልግም ይላሉ። ለምን ሲሏቸው busy ይሆናል፣ ለእኛ አይሆንም፣ ለሌሎቹ ነው የሚሆነው ነው። ሌሎቹ ግን ወይም አብዛኞቹ ግን አስተማሪ የሚያስተምረኝ ዲኔን የሚያስተምረኝ ቁርአን የሚያቀራኝ ሐዲስ የሚያቀራኝ ሐላል ሐራሙን የሚያስለየኝ በዲኔ ላይ የሚያጠናክረኝ ይላሉ። ግን ሲያገቡ ጠንካራ አይሆኑም። ዲን ያለው ወንድ ፈልገው አገባን ይሉና ከዚያ በኋላ በእነሱ ነው የሚብሰው። እንኳን እነሱ ሊማሩ አይደለም ለሌላ እንዳያስተምር ራሱ እንቅፋት የሚሆኑ መዓት ሴቶች አሉ። ብዙ መሻይኮቻችንና ብዙ ወንድሞቻችን እንዲያውም ሚስቶቻቸውን እየፈሩ ለሌላው ማህበረሰብ ትምህርት እንዳያስተምሩ የእነሱ ጋራ የእነሱን ሀጃ መፈጸም እንግዲህ የሚስቶች ሀጃ መፈጸም የለባችሁ ማለት አይደለም። ግን ከኡማው ሐጃ ጋር ሲታይ በፍጹም የሚስቶች ሐጃ በጣም important በጣም ወሳኝ የሆነ ነገር ካልሆነ በስተቀር በትንሽ በትልቁ ዛሬም እንዲቀጥሯለኝ አክስቴና ያለው አጎቴና ያለው ገሌ ታማለች ገሌ ሙታለች እያለች በምትወስደው እነዚህ ለዒልም ለዲን ለእስላም ትልቅ አገልግሎት ይሰጣሉ ምንላቸው ሰዎች ፈጽሞ ስራ ሊፈቱ አይገባም። ስለዚህ ዓሊምን ለማግባት ፍላጎት ያላት ሴት ዳዒውን ለማግባት ፍላጎት ያላት ሴት መልእክቷ ምንሁን ምንድን ነው ብላ ማወቅ ያለባት ይመስለኛል። ስትሄድ እሱ ጋር ስትመጣ የእሱ ረዳት ልትሆነ ይገባታል። እንዲያውም እሷም ተምራ በሱ ጋር ከእሷ አርአያነት ወስዳ እሷም በበኩል እንድታስተምር ነው። ለምሳሌ አይሻን እንውሰድ። አይሻ ልጅ ሁነው ከረሱል ጋር ሰለላሁ ዐለይሂ ወሰለም ተጋቡ። አይሻ እንደ ልጅነታቸው ነብዩን አላስቸገሩም። እንግዲህ በዚያ እድሜ ያለች ሴት እኮ አሁን ብትገባ ፈጽሞ ለባሏ ምንም አይነት ፋታ አትሰጥም። አማ ረሱሉላህ ሰለላሁ ዐለይሂ ወሰለም መጀመሪያ <clears throat> ያስቀመጧቸው አይሻን ከዘጠኝ ሴት ጋር ነው። በዚያ እድሜያቸው ይህን ሁሉ ጣውንት ተቀብለው ተከትለው ወይም ተስማምተው መኖር መቻላቸው ደግሞ አንድ አካባቢ ሆነው ተመልከቱ ሙስሊም ሴቶች ለዲናቸው ለእንትን ሲሉ ምን ያህል መስዋዕት እንደከፈሉ ከለታት አንድ ቀን ግን ትንሽ እስ በራሳቸው ሴቶቹ በአንድ አይነት ተስማምተው ነቢዩ ሰለላሁ ዐለይሂ ወሰለም ሲያስቀይሟቸው ቁርአን ወረደ። አማርጣቸው። አኺራ የሚፈልጉ ከሆነ አንተ ጋር ጸንተው ይቀጥሉ። አክራ የማይፈልጉ ከሆነ ደግሞ ፍት ፈታቸው ሌላ ባል ሊያገቡ እንደሚችሉ ንገራቸው የሚል የቁርአን አያት ሲወርድ ነቢዩ ሰለላሁ ዐለይሂ ወሰለም ጠሩና አኢሻን መጀመሪያ ልጅ ናት እና እሷ እንዳትቸኩል ብለው ጠሯቸው። ቤተሰቦችሽ ጋር ሳትመካከሪ ውሳኔ እንዳትሰጭ አደራ የሆነ ነገር ነግርሻለሁ አሏት። መርሐባ ምንድን ነው ንገሩኝ አለች። እንግዲህ ቁርአን እንዲህ ብሎኛል ከፈለክ ከፈለጉ አንተን የሚመርጡ ከሆነ አንተ ጋር ቀጥለው የጀነት እንዲሆኑ በዱንያም በአኺራም የጀነት ሚስቶችህ እንዲሆኑ አይ እኛ እንዲያው እዚህ አንተ ጋር መጨናነቅ የለብንም እንደ ልባችን አግብተን እንደ ልባችን ሀብታሞች ሁነን ከዚያ መኖር አለብን የሚሉ ከሆነ ደግሞ ልትፈታቸው እንደምትችል አማርጣቸው ተብያለሁ። ስለዚህ በአንቺ እጅ ሆኗል ምርጫው አሏቸው። እና በዚህ ነው አባት እናቴን የማማክረው። አያችሁ ከሀያ ዓመት በታች ያለች ልጅ ከዘጠኝ ሴቶች ጋራ ለመኖር ዘጠነኛ ቀን እየጠበቀች ለመኖር በዚህ ጉዳይ ነው ከእርስዎ ጋር ለመቀጠል በሚመለከት ነው አባት እናቴን የማማክረው። ወላሂ አላማክርም አሉ። አባት እናቴንም ባማክር ቀጥይ እንደሚሉኝ እኮ ያውቃሉ አሉ አይሻ ለዚህ ዓለም የኖረች ሴት አልነበሩም ማለት ነው። አለበለዚያማ እኔ በዚህ እድሜ ከአንቱ ጋር ሁኜ እዚህ ጋጋት አልችልበትም ፈተሁኝ፣ በእድሜ አኳያ የሆነ ወንድ አግብቼ እኖራለሁኝ ቢሉ ይፈቱና ይኖሩ ነበር። ሌሎች ሰሓቡዮች እንደሚኖሩት ሊኖር እኮ ይችሉ ነበር። ቁርአን እኮ መፍቀዱ ይሄንን በር መክፈቱ ከፈለገች ትፈታና ትኑር፣ ሌላ አግብታ ትኑር ማለት እኮ ነው። ቁጣ እኮ አይደለም፣ ፍቃድ ነው፣ ምርጫ ነው። አይሻ የረሱል ዓለይሂ ሰላቱ ወሰላም ሐዲሶችን በሰፊው ካስተማሩ ለኡማው ካስተላለፉ ሰዎች መካከል አንዷ ናቸው። አብዱላህ ብን አምር፣ አብዱላህ ብን ዑመር፣ አቡ ሁረይራ፣ አይሻ እነዚህ በዋነኝነት የሚጠቀሱ ናቸው። ስለዚህ አይሻን አንዳንድ ዑለማዎች አፍضሉ ሚን አቢሃ አሉ። አባቷንም ትበልጣለች፣ አባቷን ትበልጣለች። አቡበክርን አቡበክርንማ እንዴት ትበልጣለች? አይገርም። አቡበክርን በለጠችም አልበለጠችም፣ ግን ምርጥ ከሚባሉ ሴቶች አንዷ ነበሩ። ምርጥ ሰሐብዮች መካከል አንዷ ናቸው። ጀነት ከተበሰሩ ሴቶች አንዷ ናቸው። ዓሊም ነበሩ፣ ሙሐዲሳ ነበሩ፣ ሐዲስ ያስተማሩ ፈቂሃ ነበሩ። ለዚህ ነው ለምንድን ነው የእኛ ሴቶች ይህንን እነዚህን ሴቶች አርአያ የማያደርጉት? አሁን አልሐምዱሊላህ ጃሂሉ ወንዱ ድሮ ያልተማረው እንኳን ለምን አልማርም ብሎ ራሱን መልሶ በመማር ላይ ነው ያለው። እየተሯሯጠ ነው ያለው። ሴቱ ግን ብዙ አይታይም። እርግጥ ውጭ ሀገር ያሉት ቴክኖሎጂ ጋራ ዋትሳፕ እና ፌስቡክ ላይ የሚሰጡ ትምህርቶች ላይ ከወንዱ ሴቶቹ የበለጠ የሚሳተፉ ይመስላሉ። የስራው ባህሪያቸው እንደዚያ ስላደረገላቸው ማለት ነው። እቤት ነው ያሉት ምንም ይሁን ምን የአንድ ቤተሰብ ሰራተኛ ይሆናሉ። እዚያ ስራ ላይ የረፍት ሰዓት አለቻቸው። እስ በራሳቸው በጓደኝነት የተገናኙ ትምህርታቸውን የሚሞክሩ ሴቶች እንዳሉ አውቃለሁ። ግን በኢትዮጵያ ደረጃ በኢትዮጵያውያን ደረጃ ጠቅላላ ባለው እንቅስቃሴ ሲታይ ሴቱ ከፋሽን ጋር ነው። ሴቱ ከአዲስ ስልጣኔ ጋር ነው። እስላምን ከተመቸው ይቀጥላል። በተለይ በልብስና በዚህ ከወንድ ጋራ በመደባለቅ ይሄ ጋብቻ ላይ በመጠናናት እጮኛዬ እያሉ መላፋት ጋራ በተመለከተ የእስላምን ስነ ስርዓት በደንብ እያፈራረስን ነው የምንገኘውና ልናስብበት ይገባል ለማለት ነው። የዛሬው ትምህርታችን እዚህ ይቁምና የሚቀጥሉትን ርዕሶች በሚቀጥሉት ቀናቶች እናያለን ኢንሻአላህ። جزاكم الله خير والسلام عليكم ورحمة الله وبركاته الخضراء أسقطنا من نسائمها الثمينة بني قومي